هاشي مرحبا آه، قالت الأعراب آمنا قالت الأعراب آه، الأعراب مالت الأعراب مالت آه، عرب ميلو جمعنا عرب ميلو جمعو الأعراب بالا لدت أرسو مالتنا أصلو አረብ የገጠር ሰው ማለት ነው ከብት በማርባት ግመል በማርባት በነሱ ወተት በነሱ ስጋ ላይ ተመስርቶ ከቦታ ቦታ የነሱን ግጦሽ ፍለጋ የሚዘዋወር ማለት ነው هذا هو الأصل الأعراب ደግሞ ጀምዕ ነው ፕሉራሉ ነው አሁን ቃለት الأعراب አለ ቃለት الأعراب ገጠሪዎቹ አሉ ማለት ነው ለምን አዕራብ ብሎ ቃለት ለምን አለ ይሄ ኩሉ ጀምዕን ሙአነሱ ይባላል በተለይ ጀምዑ ተክሲር ብሮክን ብሮክን ፕሉራል የሚባለው ብሮክን ወይንም ኢሬጉላር ፕሉራል በአረብኛ ብሮክን ወይንም irregular plural ብዙ ጊዜ فعل ከቀደመ فعل ከቀደመ مؤنث ይሆናል። ለምሳሌ قالت الملائكة إذ قالت الملائكة መላእክትም ባሉ ጊዜ ማለት ነው። አንዱ ملك ነው። قال الملك ነው የሚለው plural ሲሆን ግን الملائكة ምን ይሆናል? قالت إذ قالت الملائكة መላእክትም ባሉ ጊዜ يا مريم እዚህም قالت الأعراب ይላል። ስለዚህ ወደ አማርኛ ስንመልሰው ግን ገጠሪዎቹ አሉ፣ የገጠር ሰዎቹ አሉ ይሆናል። እነኛ አልአዕራብ ሚን በኒ አሰድ ነበሩ፣ ከበኑ አሰድ የሆኑ ናቸው። በመዲና ዙሪያ ካሉ ገጠሪዎች መካከል ናቸውና ወደ መዲና ግር ብለው መጡ ከነብዩ ሰለላሁ ዐለይሂ ወሰለም ስጦታን ፈልገው ነው የመጡትና እነሱ በመጡበት ጊዜ የመጡት ጥቅም ፍለጋ ነው ጥቅም ፍለጋ ነው እኛ እንደ ሌሎች አረብ አልተዋጋንህም ስለዚህ ካለህ ነገር ስጠን አሉ። ጥርግርግ ብለው ነበር የመጡትና የመዲናን ዋጋ ራሱ የመዲናን ዋጋ ማለት የእቃዎችን ዋጋ ዋጋ ግሽበት ነው የሚሉት እቃዎቹ እንዲወደዱ ሰበብ ሆነዋል። ለዚህ ነው ብዙ ሰዎች ብዙ ስደተኞችን ሲቀበሉ የዋጋ ግሽበት ይከሰታል በዛ እና ምንድነው ምርትና እንትን ሳይመጣጠን ሲቀር ማለት ነው የሚበላውና የሚመረተው ነገር እና ያንን ለኢኮኖሚስቶች ልተውና እነኚህ ሰዎች ተጠራርገው ሲመጡ እኛ አምነናል እና እርዳታ ይገባናል ብለው ነው ክሌም ያደረጉት በሸሃደተይን ማለት የአላህን ስብሓንሁ ወተዓላ አንድነት እና የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት በመመስከር በዚህ ጥልቅ የሆነ ጥልቅ የሆነ ትምህርትም የላቸውም ስለዚህም አላሰቡም እነሱ አልተጨነቁም ስለሚያገኙት ማቴሪያል የሆነ ጥቅም እንጂ ማለት ነው ያን ጊዜ አላህ ቃለቲል አዕራቡ አመና እነኚህ የገጠር ሰዎች አምነናል ብለው አሉ። ቁለም ለም ለም ማለት ለም እስካሁን ማለት ነው። ኢንሻአላህ አፍራሾች በቁርአን ውስጥ የተጠቀሱ አፍራሾችን እናያለን። እሱ አንድ ከምንማረው ትምህርት መሃል አንዱ ነው። ለጊዜው ለም አፍራሽ ነው። ለም እስካሁን ያለውን ጊዜ ፉርሽ ያደርጋል። እስካሁን ለምሳሌ ለም አኩል ማለት እስካሁን አልበላሁም ማለት ነው። ቁል ብለህ በላቸው ለም ቱእሚኑ አላመናችሁም እስካሁን። ኢማን የሚባለው ነገር ልባችሁ ውስጥ ገብቶ አልሰረጸም። ወላኪን ቁሉ ብላችሁ በሉ አስለምና እኛ ሰልመናል በሉ። ስለዚህ ሰልመናል ማለት በምላስ ያው አሽሀዱ አላ ኢላሃ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ብሎ ከዛን ከአንድ ሙስሊም የሚጠበቅበትን ስራ መስራት ነው ይሄ አስለምና በሉ እና እዚህ ቦታ ላይ ኢስላምና ኢማን የሚባለው ነገር ይለያያል ማለት ነው ሙስሊምና ሙእሚን የሚባል የሚባለው ነገር የሚለያይ መሆኑን ይጠቁማል ቁሉ አስለምና ሰልመናል ብላችሁ ቀሩ። ወለማ የድኹል ልኢማኑ ፊ ቁሉቢኩም አሁንም ወለማ ይላል አላህ ስለዚህ አሁን የግድ ወደ ማብራራት ተገደድኩ ኸይር እሺ አንድ ጊዜ የግድ መማር አለብን ይሄ ከዛ በፊት ለም ከዛ ከምንናገረው ታይም በፊት ወይንም እስከምንናገርበት ጊዜ ያለውን ፉርሽ ታደርጋለች ለምሳሌ ለም አዝሃብ ማለት እስካሁን አልሄድኩም ማለት ነው ለም አኩል ማለት እስካሁን አልበላሁም ማለት ነው። ለም ስለዚህ ለም ለም እና ለማ ከላ በኋላ ያለችው ለማ ለም እና ለማ ሁለቱ ትርጉማቸው አንድ ነው። ለም እና ለማ ሁለቱ ትርጉማቸው አንድ ነው። ኸይር ለም እና ለማ እና ለም እና ለማ ሁለቱ ትርጉማቸው አንድ ነው። ለም እና ለማ ምንድነው? ለማ ሁለት አይነት ነው። ለማ እና ለማ ናፊያ ይባላል። ለማ ዘርፍያ ማለት ጊዜን ጠቋሚ ነው። ለምሳሌ ለማ ጃአ አልኡስታዙ ይባላል። አስተማሪው ሲመጣ ማለት ነው። ሲሆን ለም ለም እና ለማ ትርጉማቸው አንድ ነው። እስካሁን የሚለውን ፉርሽ ያደርገዋል እስካሁን። ስለዚህ ለም አዝሀብ አልሄድኩም እስካሁን ነው። ለማ አዝሀብም እስካሁን አልሄድኩም ማለት ነው። ላ ደግሞ ላ ያሁንንና የወደፊቱን ፉርሽ ታደርጋለች። ያሁንንና የወደፊቱን ለምሳሌ ላ አእኩሉ አልበላም ማለት ነው። አሁን ተፈበል ኩል ሲባል ላ አእኩል አሁን አልበላም ደግሞ ሀቢት የሆነን ነገር ለምሳሌ ሰውየው ነጭ ሽንኩርት አልበላም ቢል አነ ላ አኩሉ በሰለ ይላል። ስለዚህ ላ የምታፈርሰው የአሁን ጊዜንና የወደፊቱን ነው። ኸይር ለንስ ለን ደግሞ የወደፊት ጊዜን ታፈርሳለች። በጣም ጠንካራ አፍራሽ ነች። ወለን የግፊር አላሁ ለሁም ለምሳሌ ለሙናፊቆቹ አላህ ለነሱ ምህረት አያደርግም ለን ኸይር ለይተ አፍራሽ ነች ለይተ አፍራሽ ነች ብዙ ጊዜ ከስሞች ጋ ነው የምትሄደው ከስም ጋ ነው የሚሄደው ከስም ጋር ይሄዳል ለይሰ ለይሰ ከስም ጋር ሲሄድ ትርጉሙ የማ ትርጉም ይሆናል። ማ ለምሳሌ ለይሰ ቢሳሪቅን ለይሰ ቢሳሪቅን ሌባ አይደለም ማለት ነው። ማ ሁወ ቢሳሪቅ ለይሰና ማ ሁለቱ ማለት ነው። ለይሰ እና ማ ሁለቱ እኩል ትርጉም አላቸው። ለምሳሌ ለይሰ ቢሳሪቅ ሌባ አይደለም ማለት ነው። ማ ሁወ ቢሳሪቅ ሁለቱም ሌባ አይደለም ማለት ነው። ማ ሁወ ቢሳሪቅ ለይሰ ቢሳሪቅ ኸይር وما أنا بظلام للعبيد ይላል። አፍራሽ ነው ይሄ። أليس الله بكاف عبده አላህ ለባሪያው በቂ አይደለምን ሲል ليس አፍራሽ ነው እዚህ ላይ አይደለም ወይ أ ስለመጣ ነው خير አሁን إن ከ إلا ጋር ሲመጣ ለምሳሌ አላህ ቁርአንን ኢን ሁዋ ኢላ ዚክሩን ሊልዓለሚን ይላል ኢን ሁዋ ኢላ ዚክሩን ሊልዓለሚን ምን ማለት ነው إن አፍራሽ ነው እዚህ ቦታ ላይ إن ከ إلا ጋር ከመጣ ነው አፍራሽ የሚሆነው إن ከ إلا ጋር ከመጣ አፍራሽ ነው ኢን ኢንሁዋ ኢላ ዚክሩን ሊልዓለሚን ይህ ለዓለማት ተግሳጽ እንጂ ሌላ ነገር አይደለም ያን ጊዜ የ إن ትርጉም ما ይሆናል ማለት ነው ማ ሁዋ ኢላ ዚክሩን ሊልዓለሚን ኸይራ ስለዚህ አፍራሾች ለም ለም እና ለማ ኢኪቫለንት ናቸው እስካሁን ያለውን ያፈርሳሉ ላ የአሁን ጊዜና የወደፊቱን ያፈርሳል ለን የወደፊቱን ያፈርሳል፣ ጠንካራ አፍራሽ ነው። ማ ማ የሚለው normal ነው። ለምሳሌ ما ما آكل ሊል ይችላል። ما أكلت አልበላሁም፣ normal አልበላሁም። ስለዚህ future tense ም alright past tense ም ላይ ይገባል። ማ ለይሰ ከማ ጋር ኢኩቫለንት ናቸው። ብዙ ጊዜ ለይሳ የሚሄደው ከስም ጋር ነው። إن ከ إلا ጋር ሲጣመድ ሲጣመር አፍራሽ ይሆናል ማለት ነው። إن ከ إلا ጋር ይሄን ብዙ ቦታ ቁርአን ላይ እናገኛለን። አሁን لما የምትለዋ لما የምትለዋ ሁለት አይነት ነች። لما አንደኛው time indicator ነው። አንደኛው لما time indicator ነው እና time indicator ነው። አንደኛው لما time indicator ማለት ظرفያ ይሉታል። ለምሳሌ ለማ جاء الኡስታዙ አስተማሪው ሲመጣ سكتنا ዝም አለን። ይሄ አሁን لما time indicator ነው። ሁለተኛ ሁለተኛው لما ደግሞ negator ነው። negate ያደርጋል። ይሄንን لما ነው አሁንኛ። እያየን ያለ ነው እስካሁን ማለት ነው እስካሁን የሚለውን ፍርሽ ያደርጋል ወለማ የድኹል ልኢማኑ ፊ ቁሉቢኩም ለዚህ እነኛ አፍራሾች ቁርአን ላይ ሲመጡ በትክክል ልንረዳቸው ይገባል ነው ኸይር አሁን ወደ እንትናችን እንሄድ ወደ አያታችን ስለዚህ በበኑ አሰድ ምክንያት ነው የወረደው ግር ብለው ወደ መዲና መጡ የፈለጉት ገንዘብ ነው እንጂ ለኢስላም መቆርቆርን አይደለም እና አዎ ሸሃዳ ብለዋል ሙስሊሞች የሚያደርጉትን ያደርጋሉ ግን ከልብ ተቆርቋሪ አይደሉም ቃለት الأعراب አመና ገጠሪዎቹ ብለዋሉ አመን ስለዚህ ስጠን እኛ እኮ አንተን አልተጋደልን አልተዋጋነ አምነናል እና ስጠን አንተ ዘንድ ካለው ነገር አሉ ቁል ለም ትኡሚኑ አላመናችሁም እስካሁን ወላኪን ቁሉ አስለምና ሰልመናል ብላችሁ በሉ ወለማ የድኹል ልኢማኑ ፊ ቁሉቢኩም ኢማን የሚባለው ነገር ገና ልባችሁ አልገባም አሁን ለማ እያችሁ አፍራሽ ነችች ወለማ የድኹል ልኢማኑ ፊ ቁሉቢኩም ኢማን ገና ልባችሁ አልገባም ወኢን ቱጢዑ እናንተ አላህን የምትታዘዙ ከሆነ ወረሱለሁ መልእክተኛውንም የምትታዘዙ ከሆነ ላ የሊድኩም ላ የሊድኩም ማለት ላ የንቁስኩም አላህ አያጓድልባችሁም ሚን አዕማሊኩም ሸይአ ከስራዎቻችሁ አንዳችንም ነገር አላህ አያጓድልባችሁም የሰራችሁትን ነገር አላህ የሰራችሁትን ነገር ጀዛችሁን ይከፍላችኋል ማለት ነው ኢነላህ ገፉሩ ረሒም እነሆ አላህ ገፉሩን መሐሪና ረሒሙን አዛኝ ነው ኢነመል ሙእሚኑን አለ እሺ ኢነመል ሙእሚኑና እቺ ማ ምን አይነት ማነች ኢነማ የሚለው ማ ምን አይነት ማነች እስቲ አላህ ይስጣችሁ እስቲ አላህ ይስጣችሁና ካለፈው ደርሳችን እስኪ እቺ ማ ማነች የትኛዋ ማ ነች አ ያላህ ጻፉ ቴክስት አርጉ አብሽሩ ፈቅጃለሁ ጻፉ እሺ አደለም አይደለም፣ አፍራሽም አይደለችም፣ ሸርጥም አይደለችም። ሸርጥያ አፍራሽ አይደለም። ማ አፍራሽ አይደለችም። እች تأكيد አይደለም፣ ፖዘቲቭ አይደለም። እሺ አሁን ጊዜ ላሐውለ ወላ ቁወተ ኢላ እሺ መቼም አፉ ብያችኋለሁ። አፉ ብያቸዋለሁ። እሺ ما كافة ነው የምትባለው፣ موصولة ም አይደለች። ما كافة ما كافة። የ إن ን ስራ የኢነን ስራ የከለከለች እና ማ ካፋ ነው የምትባለው። ማ ካፋ ኸይር፣ ችግር የለም ዳሩል ኢማን። ማ ካፋ ነው የምትባለው። ኢነማ ኢነማ የሚለው ቃል አዳቱ ሐስር ይባላል። ሌላ የለም ማለት ነው እነሆ ማለት ነው ኢነመል ሙእሚኑነ እነሆ አማኞች ማለት አለዚነ አመኑ ቢላሂ እነኛ በአላህ ያመኑ ወረሱልህ በመልእክተኛው ያመኑ እና ሱመ ለም የርታቡ ከዛን ካመኑ በኋላ ያልተጠራጠሩት ናቸው አያችሁ ለም የማይጠራጠሩ ያልተጠራጠሩት ናቸው ثم ለም የርታቡ ሁልጊዜ ሁልጊዜ ማለት ነው ለም የምትለዋ የምትገርም እንትን ነች የምትገርም አፍራሽ ነች لم ሁሌ ሰውየው በተናገረ ቁጥር በተናገረው ቁጥር لم ማለት እስከተናገረው ተናገረው till the time of speaking cancel ታደርጋለች ማለት ነው ለዚህ ነው አላህ لم يلد ولم يولد ነው ያለው لا يلد ولا يولد አይደለም ያለው እና لم لم የሚገርም እንትን አለው ሴንስ አለ እዛ ውስጥ ማለት ነው ስለዚህ ለም ማለት ይሄ ቲል ዘ ታይም ኦፍ ስፒኪንግ ቲል ዘ ታይም ኦፍ ስፒኪንግ ማለት ነው ስለዚህ ወለም ثم ለም የርታቡ ከዛንም ያልተጠራጠሩት ናቸው በአላህ ያመኑ በመልእክተኛ ያመኑ ثم ለም የርታቡ ወጃሃዱ የታገሉም ናቸው ቢአምዋልህም በገንዘቦቻቸው ወአንፉሲህም በነፍሶቻቸውንም እስከ ነፍስ መስዋዕትነት ድረስ እስከ ነፍስ መስዋዕትነት ሀከዛ የተዘጋጁ ናቸው ማለት ነው እና ሀከዛ ፊ ሰቢልላህ በአላህ መንገድ ላይ የታገሉት ናቸው በገንዘቦቻቸውና በነፍሶቻቸው ኡላኢከ ሁሙ ሳዲቁን እነኛ እነርሱ እውነተኞቹ ናቸው ይላል ኡላኢከ ሁሙ ሳዲቁን ቁል ብለህ በል አቱዓሊሙን አላህ ቢዲንኩም እኛ አምነናል እኛ እንዲህ ነን ብለው ሲሉ ክሌም ነበረ ኢት ዋዝ ኤ ሜር ክሌም እና ኢድዓ ይባላል እንዲነን እንዲነን ብሎ ማለት በመልካም ነገር ላይ አይወደድም በመጀመሪያ ደረጃ ቁል ብለህ በል አቱዓሊሙን አላህ ቢዲኒኩም በዲናችሁ አላህን ታሳውቁታላችሁን ወላሁ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ አላህ በሰማያትና በምድር ያለውን የሚያውቅ ሲሆን እቺ واو والله ከሚለው በፊት ያለችው ዋው ዋው ሐል ነች አላህ የሚያውቅ ሲሆን ما في السماوات وما في الأرض ወላሁ ቢኩል ሸይን ዓሊም አላህ በነገሮች ሁሉ አዋቂ ነው ይላል يمنون عليك من ማለት ተመጻደቀ ማለት ነው የሙኑነ አለይከ አናስለሙ እነሱ ስለሰለሙ በአንተ ላይ ይመጻደቃሉ እኛ ሙስሊሞች ነን ሙስሊሞች ነን በማለት ቁላ ተሙኑ አለየ ኢስላመኩም በእስልምናችሁ በእኔ ላይ አትመጻደቁ በላቸው በሊላሁ የሙኑ አለይኩም ይልቁንም አላህ በእናንተ ላይ ሊመጻደቅ ተገባው አነ ሀዳኩም ሊልኢማን እናንተን ወደ እምነት በመምራቱ አላህ ወደ እምነት በመምራቱ አላህ የኢማንን ብርሃን በልባችሁ ስላስቀመጠ አላህ ሊመጻደቅ የሚገባው እሱ ነው ኢንኩንቱም ሳድቂን በምትሉት እውነተኞች ከሆናችኋል አምነናል በምትሉት እውነተኞች ከሆናችሁ እናንተ መመጻደቅ የለባችሁም ምክንያቱም ኢማን የሚባለውን ነገር ረሱል ሰለላሁ ዐለይሂ ወሰለም አያውቁም አምነናል ሰልመናል በምትሉት ነገር እውነተኞች ከሆናችሁ ይህንንም የሂዳያ ብርሃን በልባችሁ ስላስቀመጠ ሊመጻደቅ የሚገባው አላህ ነው እንጂ እናንተ አትመጻደቁ። ምክንያቱም ሰው የሚሰልመው በአላህ ፈዝል ነው። ሼክ ኢብራሂም ቅድም ደርስ ከመጀመራችን በፊት ያች አመንዝራዋን ሴት ዳዕዋ ያደረጉላትን ሼክ አንስተው ማለት ነው። خلاص ወደ አላህ እኔ እዚያ ድርሻታለሁ يا الله بلو مالك أساتشو هكذا سلزي الهداية من الله يا رب العالمين سلزي فلقونا الله ودته لك على القوال يخرج الحي من الميت ويخرج الميت من الحي سلزي يا أبو جهل لج يا أبو جهل لج فرعون هذه الأمة يتبالى سو لج يا منال تبولا يكجلم كن اكرمانوكو ኤክሪመቱ ኢብኑ አቢ ጃህል ኤክሪማ ኤክሪመቱ ኢብኑ አምር ነው በእርግጥ ስሙ ኢብኑ አምር ኢብኑ ሂሻም የአቡ ጃህል ልጅ ኤክሪማ እንዴ ሰሃቢዩን ጀሊል ትልቅ ሰሃቢ እኮ ነው የሆነው በጂሃድ ሜዳ ነው የሞተው እና ቀላል አይደለም ቁርአንን አይቶ አምጡልኝ የጌታዬን ቃል ብሎ ሲያየው ራሱን ስቶ ነው የወደቀው هذا هو አልወሊድ ብኑል ሙጊራ ስንት የቁርአን አያ የወረደበት ቀንደኛ የእስላም ጠላት ነው። ከሱ አብራክ የወጣው ኻሊድ ብኑል ወሊድ እንዴት ያለ ነው? ሰይፉላህ አልመስሉል ስንት የእስላምን ማዕረካ የመራ ማለት ነው። ሀከዛ እንደገና ዓስ ብኑ ዋኢል ማለት በነቢዩ ሰለላሁ ዐለይሂ እጅግ የተሳለቀ ቀንደኛ ጠላታቸው ነው። ሁሉም ካፍር ሆኖ ነው የሞቱ የሱ ልጅስ አምር ኢብኑ አልዓስ አምር ኢብኑ አልዓስ የግብጽ አስተዳዳሪ የነበረ ትልቅ ሰሃቢይ ማለት ነው هكذا يخرج الحي من الميت እና ኢማን በልብ ውስጥ ከተገኘ ኢማንን በልብ ውስጥ ስላስገኘ ሊመጻደቅ የሚገባው አላህ ነው ان الله انه የዕለሙ ገይበ ሰማዋት ወልአርድ የሰማያትንና የምድርን ድብቅ ነገር ሚስጥር ሁሉ አላህ ያውቃል። በልቦቻችሁ ውስጥ ያለውንም አላህ ያውቃል። ወላሁ በሲሩን ቢማ ተዕመሉን ወላሁ በሲሩን ቢማ ተዕመሉን አላህ በምትሰሩት ነገር ተመልካች ነው ይላል። ወላሁ ተዓላ አለም